بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين سيدنا وحبيبنا وشفيعنا محمد صلى الله عليه وسلم إثبات اليدين لله تعالى في القرآن الكريم ሁለት እጆችን ለአላህ ስብሓነሁ ወተዓላ ማስበት በተከበረው ቁርአን መሰረት ማለት ነው አላህ ስብሓነሁ ወተዓላ ቁርአን ላይ ምን ብሏል ማ መናዐክ አለም ኺጣቡ ለሸይጣን ነው አላህ ስብሓነሁ ወተዓላ وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس እንግዲህ ለመላይኮች አላህ ስብሓነሁ ወተዓላ ስገዱ አላቸው በአጠቃላይ መላይኮች ሲሰግዱ ኢብሊስ እምቢ አለ። أبى واستكبر ሌላ ቦታ ላይ ፈካነ ሚነል ጅኒ ፈፈሰቀ አን አምሪ ረቢህ ይላል። ኢብሊስ በእርግጥ ከመላይኮች ነበረ ወይስ ከጅኒዎች ነበረ የሚለው ዑለሞቻችን ዘንድ ኺላፍ አለ። ለጊዜው እሱን እንተውና ለማንኛውም እምቢ አለ። ከመላይኮችም ይሁን ከጅኒ ብቻ አልሰግድም ብሎ እምቢ አለ። ከእነሱ ተነጠለ። አላህ ስብሓነሁ ወተዓላ ማ መናዐከ አለው፣ ምን ከለከለህ? አን ተስጁደ ሊማ ኸለቅቱ ቢየደይ አለ። ከመስገድ ምን ከለከለህ አለው። ልትሰግድ ምን ከለከለህ? ሊማ ኸለቅቱ ቢየደየ፣ በሁለት እጆች ቢየደይ የሚለው በሁለት እጆች ሊማ ኸለቅቱ ለፈጠርሁት፣ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለህ አለው። <clears throat> እዚህ ላይ እንግዲህ ሙብተዲያዎች የሚሉት ምንድን ነው? ቁዋ ኃይል የአላህ ስብሓነ ወተዓላ ኃይል የተገለጸበት ቁዋው የተገለጸበት እንጂ በትክክል በሐቂቃ ሁለት እጆች ማለት አይደለም ይላሉ። ይሄ ቢሆን ኑሮ አላህ ስብሓነ ወተዓላም አላህ ስብሓነ ወተዓላ አደምን ብቻ ሳይሆን ኢብሊስንም የፈጠረው በቁዋው ነው። ስለዚህ ለሸይጣን ምን ብሎ መመለስ ይመቸው ነበር አሉ ዑለሞች። እኔንስ እንደዛው አይደል እንደ ብሎ መመለስ ይችል ነበር አሉ። ነገር ግን ይሄ አላህ ስብሓነሁ ወተዓላ አደምን በሁለት እጆች የፈጠርኩት ብሎ ያለው የተለየ ከኢብሊስ የተለየ ነገር ስለሆነ ያም በእጆቹ መባሸረተን በእጆቹ ስለፈጠረው ነው አላህ ስብሓነሁ ወተዓላ። በቁዋውማ ሁሉም ነገር በቁዋ ነው የተፈጠረው። ሸይጣን በቁዋ ነው፣ ሰማይና ምድር በቁዋ ነው፣ አደም በቁዋ ነው፣ ሁሉም በቁዋ ነው። ሌላው ቢየደ የሚለው በትክክል ሁለት እጆች ባይሆን ኑሮ የሁለት እጆች መጠቀስ እዚህ ላይ እርባና ቢስ ይሆን ነበረ። ምክንያቱም ማ መናዕከ አን ተስጁደ ሊማ ኸለቅቱ የሚለው በቂ ነበረ። ለፈጠርኩት የሚፈጥሩ አላህ ስብሓነሁ ወተዓላ በችሎታው በቁድራው በኃይሉ በቁዋው ነው። ስለዚህ ይሄ ራሱ ይበቃ ነበረ። ለፈጠርኩት ለመስገድ ምን ከለከለ የሚለው ነገር ይበቃ ነበረ ማለት ነው። ግን ቢየደይ የሚለው በሁለት እጆች ተጨማሪ ነገር አለው። ያም አላህ ስብሓነሁ ወተዓላ በሁለት እጆቹ ስለከለቀው ከብዙ ነገሮች በተለየ መልኩ ማለት ነው። ከብዙ ነገሮች በተለየ መልኩ ስለከለቀው ። ነው። ሌላው ነገር ቁዋ በአረብኛ ቋንቋ እንደዚህ በሁለት በተት አይገለጽም ይላሉ ዑለሞቻችን። ወይ ደግሞ ውለታ የመሳሰሉ ነገሮች በእርግጥ ይገለጻል በእጅ ማለት ነው። ነገር ግን እንደዚህ በሁለት አይገለጽም። አንዳንድ ቦታዎች ላይ እንግዲህ አላህ ስብሓነሁ ወተዓላ እጅን በጀምዕ የገለጸበት ሁኔታ አለ። በጀምዕ የገለጸበት ሁኔታ አለ። ለምሳሌ ያህል አላህ ስብሓነሁ ወተዓላ ምን ብሏል? በተከበረው ቁርአኑ ላይ ማለት ነው أولم يروا أنا خلقنا لهم مما عملت أيدينا أنعاما እንግዲህ አንዓሞችን እንዴት እንደፈጠርንላቸው አይመለከቱንምን በእጆቻችን ይላል እንግዲህ እዚህ ላይ እዚህ ላይ አላህ ስብሓነሁ ወተዓላ አንዓሞችን በእጆች እንደፈጠረ ተናግሯል ዑለሞች እብኑ ቀይምና የመሳሰሉ ታላላቅ ዑለሞቻችን ምን ይላሉ? እዚህ ላይ የምንረዳው እጆች የሚለው ላይ የምንረዳው ነገርና ሁለት እጆች ላይ የምንረዳው ነገር የተለያየ ነው። እዚህ ላይ ፊዕሉን አላህ ስብሓነሁ ወተዓላ ድርጊቱን ወደ ምን አስጠግቶታል? ሚማ አሚለት አይዲና እጆቻችን እሰሩት ብሎ ማለት ነው። እዚህ ላይ የምንረዳው ምን አይነት ነገር ነው? አላህ ስብሓነሁ ወተዓላ ምን እንዳለ ፈቢማ ከሰበት አይዲኩም እጆቻችሁ በሰሩት አለ። ያው እናንተ በሰራችሁት ማለት ነው። ስለዚህ እዚህም ላይ አወለም የሮ አና ኸለቅና ለሁም ሚማ አሚለት አይዲና አንዓመን የሚለው ላይ የምንረዳው ነገር ምንድን ነው? አይመለከቱንምን እኛ ወደ ፈጠርንላቸው አንዓሞች የሚል ነገር ነው የምንረዳው። ተስኒያው ላይ ልብ እንበል እዚህ ላይ በጣም ብዙ የሚጠቅም ነገር አለው። ተስኒያው ላይ ግን ኸለቅቱ ቢየደየ ነው ያለው። አሁን መፍጠርን ወደ ራሱ አስጠጋ አላህ ስብሓነሁ ወተዓላ መፍጠርን ወደ ራሱ አስጠጋ። ከዛም በኋላ ድርጊቱን በቀጥታ ግን አላህ ስብሓነሁ ወተዓላ በእጁ እንደፈጸመው ገለጸ። መፍጠሩን ወደ ራሱ ካስጠጋ በኋላ ማለት ነው እና ከዛኛው የተለየ ሆኖ እናየዋለን እናገኘዋለን እዚህ ላይ ማለት ነው ሌላው የተለያዩ ሀዲሶች ላይ ነቢዩ አለህ ሰላት ወሰላም ለአላህ ስብሓንሁ ወተዓላ ሁለት እጆች እንዳሉ ግልጽ አድርገዋል በርካታ ሀዲሶች አሉ በዚህ ዙሪያ ላይ ማለት ነው። ያው እንደሚታወቀው አሁን ሼክ እስላም መጀመሪያ ላይ የሚያመጡት የቁርአን ሀዲሶችን ያመጣሉ። ከዛ በኋላ ወደ ሀዲሶች ይገባሉ እንጂ በርካታ ነገሮችን ማምጣት ይችሉ ነበር እዚህም ላይ ራሱ ማለት ነው። ነገር ግን ሻሪሖች ይህንን ዋስጥያን ሸርሕ ያደረጉ ዑለሞቻችን በርካታ መረጃዎችን ያመጣሉ። ለምሳሌ ነቢዩ ዓለይሂ ሰላቱ ወሰላም የአላህ ስብሓነሁ ወተዓላ እጆች ሁለት እጆች ቀኝ ናቸው ብለዋል። ሁለት እጆች እንዳሉት ነቢዩ ዓለይሂ ሰላቱ ወሰላም ግልጽ አድርገዋል። ሌሎች ሀዲሶችም አሉ። ቀጥሎ ምናል መረጃ ሲያመጡ ወቃለት ልየሁድ ይሁድ አለች የዱላህ የአላህ ስብሓነሁ ወተዓላ እጅ መቅሉላ የታሰረች ናታል። ጉለት አይዲህም እጆቻቸው የታሰረች ትሆናል ወሉዒኑ ተረገሙ ቢማ ቃሉ ባሉት ነገር ተረገሙ። በል የዳሁ እንደውም ሁለት እጆቹ የዳሁ ሁለት እጆቹ ማለት ነው መብሱጦታን የተዘረጉ ናቸው። ዩንፊቁ ከይፈ የሻ አላህ ስብሓነ ወተዓላ ዩንፊቅ ይመጸውታል። ከይፈ የሻኡ እንደሻው እንዳሻው እንደፈለገው አላህ ስብሓነ ወተዓላ ይሰጣል። ለአንዱ አብዝቶ ለአንዱ አሳንሶ አላህ ስብሓነ ወተዓላ ለሻው በፈለገው ሁኔታ ይሰጣል። እዚህም ላይ በል የዳሁ ሲል ሁለት እጆቹ መብሰጦታን የተዘረጉ ናቸው ይላል። ሁለቱም ተስኒያ ነው እንግዲህ እስሙም ላይ እዚህ ለምሳሌ የዳሁ ብለን ስንል ሁለት እጆቹ መብሰጦታኒ የተዘረጉ ናቸው። እንደሚታወቀው እና ደጋግመን እንዳልነው እንግዲህ በስም መመሳሰልና በማዕና መመሳሰል የሐቂቃ መመሳሰልን አያስከትልም። እጅ እንደሚታወቀው እጅ ነው። ነገር ግን ሐቂቃው ይለያያል። እንኳን የፍጡራንና የፈጣሪ እጅ የፍጡራን ከፍጡራን ይለያያል። የፍጡራን ከፍጡራን ይለያያል። ለምሳሌ የዝሆንና የአይጥ እጅ ፍጹም የተለያየ ነው። የሰው ልጅና የሰው ልጅና የከብት እጅ የተለያየ ነው። የፍጡራን እንግዲህ መለያየትን የሚቀበል አይነት ከሆነ የፍጡራን ከፍጡራን መለያየትን የሚቀበል አይነት ከሆነ የፈጣሪ ከፍጡራን መለያየቱ ደግሞ የበለጠ ነው ማለት ነው። ምንም የማያጠራጥር ነገር ነው። ነገር ግን እዚህ ላይ ግንዛቤ ውስጥ መግባት ያለበት ነገር ምንድነው? ማዕናው ግን እጅ ሲባል ከመሰረቱ ማዕናው አንድ ነው፣ የታወቀ ነው። ለዚህም ነው በምናውቀው ነገር ነው አላህ ስብሓነሁ ወተዓላ ያናገረን። ሐቂቃው ግን አንድ አይነት አይደለም በጭራሽ። የአላህ ስብሓነሁ ወተዓላ ዛት ከፍጡራን ዛት እንደተለየው ሁሉ ሲፋዎችም ከፍጡራን ሲፋዎች ይለያሉ። ዑለሞች እንደሚሉት ሁሌም ሲፋ ዛትን የሚከተል ነገር ነው። ሲፋ ዛትን የሚከተል ነገር ነው። ቅድም የጠቀስነው ነው አላህ ስብሓንሁ ወተዓላ በጀምዕ ጠቅሷል እጅን እንግዲህ በእርግጥ በጀምዕ የጠቀሰው ዑለሞች እንደሚያብራሩት ወደ ጀምዕ ضሚር በሚያስጠጋው ጊዜ ነው ወደ ብዙ ተውላጠ ስም በሚያስጠጋው ጊዜ እጅን ብዙ አድርጎ ገልጾታል አላህ ስብሓነሁ ወተዓላ። ለምሳሌ አይዲና ቅድም እንዳሳለፍ ነው ማለት ነው ብለን እንዳል ግን እዚህ ላይ ብዙ እጆች ነው የምንረዳው ብለው ካሉ ብዙ እጆች ነው የምንረዳው ብለው ካሉ አላህ ስብሓነሁ ወተዓላ እዛው አያት ላይ ምን ብሏል? ኸለቅና ብሏል። ፈጥረናል። ስለዚህ ፈጣሪውን ብዙ ነው ብሎ ሊረዱ ይገባል ማለት ነው ይላሉ ዑለሞቻችን። በጣም ወዴትም ሊጠጉ አይችሉም። ያኔ በጣም ከባድ የሆነ ጥያቄ ነው። መጠጊያ ያሳጣቸዋል። ምክንያቱም አላህ ስብሓነሁ ወተዓላ ቅድም እንዳልነው እዛ የቁርአን አያት ላይ አወለም ያለው ሱረት ያሲን ላይ ምን ነበር ያለው? አወለም يروا አና خلقنا لهم ሚማ عملت አይዲና አንዓማን ያለው እንግዲህ አይዲና የሚለው ላይ በርካታ እጆችን ብለው ከተረዱ أولم يروا أنا خلقنا خلقنا የሚለው እንግዲህ ጀምዕ ነው ብዙ ነው ስለዚህ ፈጠርን የሚለውንም እንግዲህ ፈጣሪውንም ከአንድ በላይ ከሁለት በላይ አድርገው ሊረዱት ነው ማለት ነው አላህ ይጠብቀን ከእንዲህ አይነቱ ያው ናሕኑ እንደሚለው አይነት ማለት ነው። ከዛ ቀጥሎ ምናሉ ስባቱ ልዓይነይኒ ወደዛ ከመሻገሬ በፊት إثبات الوجه የሚለውን አለፌው ነበረ። إثبات الوجه ወደዛ ልመለስ። إثبات الوجه لله سبحانه ፊትን ለአላህ سبحانه وتعالى ማስበት ነው። ويبقى وجه ربك አለ እንግዲህ አላህ ስብሓነ ወተዓላ ከዚህ በፊት ኩሉ መን ዓለይሃ ፋን ብሏል። በእሷ ላይ ያለው አጠቃላይ ጠፊ ነው አለ። በምድር ላይ ያለው የሚቀር የለም፣ ሁሉም ነገር ጠፊ ነው። ንብረት፣ ህይወት አጠቃላይ ጠፊ ነው። ወየብቃ ወጅሁ ረቢክ የጌታ ፊት ይቀራል። ዙል ጀላል ወልኢክራም የልቅናና የችሮታ ባለቤት የሆነው የጌታ ፊት ግን ይቀራል ሁሉ ጠፍቶ ብሏል አላህ ስብሓነሁ ወተዓላ። للامبو تعالى كل شيء هالك كل من قرر فينه الا وجهه الا وجهه في توسي يا الله سبحانه وتعالى آه نبي عليه الصلاة والسلام حديث لاي الله سبحانه وتعالى في فتن يثبت بت هون يتعلن فتن الله سبحانه وتعالى الناس بتعلن በርካታ ቦታዎች ላይ በርካታ ጊዜ እንዳልነው አሁንም እዘግመዋለሁኝ ስናሰብት ሁሌም ቢሆን ሚን ገይሪ ተሕሪፍን ወላ ተዕጢል ወላ ተምሲልን ወላ ተኪፍ እነዚህን አራት ነገሮች የተጠነቀቅን እናሰብታለን። አሁንም ብዙ ጊዜ እንዳልነው እና አሁን እንደምንለው ለአላህ ስብሓንሁ ወተዓላ ባህሪዎችን ስሞችን የመምረጥ አቅምም ሆነ መብቱም የለንም። ቁርአን ላይ ሐዲስ ላይ ያገኘነውን ነገር ቁርአንና ሐዲስ ላይ ያገኘነውን ነገር እናሰብታለን። ዝም የተባለው ነገር ላይ ዝም እንላለን። ቁርአንና ሐዲስን አናልፍም አበደን። ይሄ የአህሉ ሱና ወልጀማዓ አካሄድ ነው። ቀጥሎ ኢስባቱል ዐይነይን ሊላሂ ተዓላ ለአላህ ስብሓነሁ ወተዓላ ሁለት አይኖችን ማስበት وقوله واصبر ታገስ አለ لحكم ربك لحكم ربك ለጌታህ ፍርድ ታገስ አለ فإنك أنت بأعيننا በአይኖቻችን ነህ በአይኖቻችን ስር በአይኖቻችን ጥበቃ ስር ነህ ማለት ነው እዚህም ላይ ምንን ሊሉን ይችላሉ እንግዲህ ቢአዩኒና በአይኖች ነው ያለው። በሁለት አይኖች አላለምና ብዙ አይኖችን አስብቱ ሊሉን ነው። ወይ ደግሞ እኛ እንደምንአውለው አውሉት ሊሉን ነው። እኛን አውልም። እዚህም ላይ አይኖች የተባለው ምንድን ነው? ቅድም እንዳልኩት እጅ ላይ ወደ ዶሚር ጀምዕ ስለተጠጋ ነው። ና የሚለው እንግዲህ ዶሚር ነው የጀምዑ ዶሚር ነው ወደዛ ስለተጠጋ ወደ ብዙ ነጠላ ስም ስለተጠቅ ማነው ተውላጠ ስም ወደ ብዙ ተውላጠ ስም ምላት ና የምትለዋን እኛ ማለት ናትና ወደዛ ስለተጠጋ አላህ ስብሓነሁ ወተዓላ ስሙንም ጀምዕ አድርጎ አወሳው ማለት ነው ጀምዕ አድርጎ አወሳው ይሄ ደግሞ በአረብኛ ቋንቋ የተለመደ አነጋገር ነው። ሌላው ሁለት ብላችሁ ለማለትስ መረጃ ምንድን ነው ከተባለ ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ስለ ደጃል በሚናገሩ ጊዜ ደጃል አዕወር ነው፣ አላህ ስብሓነሁ ወተዓላ ጌታችሁ ግን እንደዚህ አይደለም ብለዋል። አዕወር ብሎ ማለት እንግዲህ አንድ አይና እዚህ ሐዲስ ላይ የአላህ ስብሓነሁ ወተዓላ አይኖች ሁለት እንደሆኑ እንገነዘባለን። እዚህ ላይ ወስቢር ሊሑክሚ ረቢክ ለጌታ ፍርድ ታገስ ብሏል። ሶብር ሲባል ዑለሞች በሶስት ይከፍሉታል። አሶብር አላ ጣዓትላህ አላህ ስብሓነ ወተዓላ አላህ ስብሓነ ወተዓላን በመታዘዝ የሚደረገው ትዕግስት ነው። ሌላው ደግሞ አላህ ስብሓነሁ ወተዓላን ከማመፅ መታገስ ነፍስያ ከምትፈልገው መጥፎ ነገር ራስን ቆንጠጥ አድርጎ ትዕግስት ላይ ማስቀመጥ እንደዚሁም ወዓላ አቅዳሪላህ አላህ ስብሓንሁ ወተዓላ ውሳኔዎች ላይ ደግሞ መታገስ ነው <clears throat> እዚህ ላይ እንግዲህ ቢአዕዩኒና የሚለው ላይ በአይኖቻችን ሲል በአይኖቻችን በአይኖቻችን ውስጥ ነው ወይ ብሎ ለማለትም ሙብተዲዓዎች የሆነ ሹብሃ መፍጠር ይፈልጋሉ። ነገር ግን ይቺ ሙሳሓባ ይሏታል። እንግዲህ አይኖች የአላህ ስብሓነ ወተዓላ አይኖች ከአንተ ጋር ናቸው፣ ይመለከትሃል። አላህ ስብሓነሁ ወተዓላ የትም ብትገባ፣ ወዴትም ብትወጣ፣ ጠላት ቢመጣ፣ በማንኛውም ሁኔታ ላይ ብትሆን الله سبحانه وتعالى يتاك انت قرنو مالتنا انجي انت الله سبحانه وتعالى عينو تشوست مالتنا اني اسدنا قال يلو وحمل الله على ذات الوح ودسر له وحمل الله جعلنا مالتنا نبي الله نوح نبي الله نوح مالتنا قلي ይችን ጀልባ ነቢዩላህ ኑሕ ሰሩ በታዘዙት መሰረት ማለት ነው ህዝቦች እሳቸውን እየተመለከቱ በጣም ይሳለቁባቸው ነበር وحملناه على على ذات ألواح ودسر ጫነው على ذات ألواح የጣውላ ባለቤት በሆነች ላይ ወዱስር እንደዚህ ምስማርም ባለቤት በሆነች ጀልባ ላይ ጫነው ተጅሪ ቢአዕዩንና የምትንሻለል ያኒ በውሃው ላይ የምትፈስ የምትሄድ ስትሆን ማለት ነው። ቢአዕዩንና በአይኖቻችን ስር ሆና ማለት ነው። ጀዛአን ምንዳ ሲሆን ሊመን ካነ ኩፊር ተክዶ ለነበረው ለኑሕ ዓለይሂ ሰላቱ ወሰላም ምንዳ ሲሆን ይህንን አደረግን ነው። እዚህ ላይ እንግዲህ አንዳንድ እና የቅድም አያት ላይ ቢአዕዩንና የሚለው ከሰለፎች እኮ ቢመርዕይ የሚና ከኛ በሆነ እይታ ብለው የፈሰሩ አሉ ብለው ሹቡሃትን ማምጣት የሚፈልጉ ሰዎች አይጠፉም። እዚህ ላይ በእርግጥ በትክክል ተፍሲሩ እንደተገኘ እብን ዑሰይሚን ሸርፍ ላይ ይጠቅሱታል። ያው እንግዲህ በአላህ ስብሓነ ወተዓላ አይኖች ስር ናቸው ሲባል እንግዲህ አላህ ስብሓነ ወተዓላ ያያቸዋል ማለትን የሚያስይዝ ነገር ነው። ስለዚህ በተከታዩ ነገር ፈስረውታል ማለት ነው። አስሉን ከማስበት ጋር ነው ግን ልብ እንበል። መሰረቱን ከማስበት ጋር አንድ ሰው እንደዚህ ቢሆን አንቃወምም። ነገር ግን ለአላህ ስብሓነ ወተዓላ አይኖችን አላሰብትም ብሎ በእይታው ስር ብሎ ቢፈስረው ግን አንቀበለውም። በእይታው ስር ብሎ ግን ለአላህ ስብሓነ ወተዓላ አይኖችን የሚያሰብት ከሆነ መሰረቱ ላይ ችግር ከሌለበት አሱሉን ከማስበት ጋር ከሆነ ግን ችግር እንደሌለው ዑለሞቻችን ያብራራሉ። وألقيت عليك محبة مني ولتصنع على عيني لا እንግዲህ ወአልቃይቱ ጣልኩኝ አለ አለይከ በአንተ ላይ መሐበተን ይህ ደግሞ ጣብ ለሙሳ አለ ሰላት ወሰላም በአንተ ላይ ውዴታዬን ጣልኩኝ አለ ከኔ የሆነን ውዴታ ጣልኩኝ ወሊቱስነዐ ዐላ ዐይኒ በአይኔም ጥበቃ ስር እንድታድግ ማለት ነው ወሊቱስነዐ ዐላ ዐይኒ የውዴታውን መጣል ይላሉ ብቻ የተመለከተው ሰው ሁሉ እንዲወደው ይሆናል ማለት ነው ብለዋል ዑለሞቻችን። ወሚንሁም ፈሚንሁም መንቃል ደግሞ እንደገና ወአልቀይቱ ዓለይከ መሐበተን ሚኒ ብሎ ማለት ከኔ የሆነ ውዴታ ጥያለሁኝ በአንተ ላይ ብሎ ማለት ወድጄሃለሁኝ ማለት ነው። በእርግጥ ይሄ ምንም ጥርጥር የለውም፣ አሳልፈናል ይመስለኛል የመሐባን እንትን አላህ ስብሓነሁ ወተዓላ ባሮችን ይወዳል። አላህ ስብሓነሁ ወተዓላ መልካም ስራዎችን ይወዳል። መልካም ባሮቹ ደግሞ አላህ ስብሓነሁ ወተዓላን ይወዳሉ። ከሁለቱም ጠረፍ መሐባና ስብተ ነው። አላህ መልካም ባሮችን ይወዳል፣ መልካም ባሮቹ አላህን ይወዳሉ። የአላህ መሐባ በሁለት ነገሮች እንደሚንጠለጠል አይተናል። በሰሪና በስራው አላህ ስብሓነሁ ወተዓላ መልካም ሰሪዎችን ይወዳል፣ መልካም ስራንም ይወዳል ብለን አሳልፈናል። كتو من والله تعالى أعلم هاد سلسلة ونزيها وصلى اللهم على نبينا محمد صلى الله عليه وسلم